ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። የታሪክ ምሁሩና የመብት ተሳካዩ ጸሐፊ አህመድ ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፉ ክፍል 25 ትረካ ነው ዛሬ ተዘጋጅቷል። ፍትህ በሙስሊም መሪዎች ዘንድ እንዴት ይታይ ነበር? የሱልጣን ጀማሉዲን እና ሌሎችም ጉዳዮች ይቀርባሉ። መልካም ቆይታ። ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 25 ረካ አልመቅሪዚ ከ1364 እስከ 1442 አሱሉክ ሊመሪፈቱ ደውለ አልሙሉክ በተሰኘው መጽሐፉ እንዲሁም ኢብኑ ተግሪ በርዲ 1410 እስከ 1470 አኑጁም አልዛሂራ ፊል ሙልክ ሚስር ወልቃሂራ በተሰኘው መጽሐፉ አስገራሚ ታሪክን ጽፎልናል። እስላምና ሙስሊሞችን ከኢትዮጵያ ብሎም ከአፍሪካ ቀንድ ለማጥፋት ያለም የነበረው አጼ ይስሐቅ የቆጵሮስን በክርስቲያን ስር መዋልና የንጉሱን መማረክ ሰማ እጅግም ተደሰተም። እስልምናን ለማጥፋት ዓላማው አጋዥ ኃይል እንዳገኘ በማሰብ ደብዳቤ ጻፈ በደብዳቤውም ከነመሳሪያችሁ ወደዚህ ኑና እስላምንና ሙስሊሞችን እናጥፋ ሲል ጠይቋል። የተለያዩ ስጦታዎችን ኑረዲን አሊ ኮጆ አልቲበርዚ በተሰኘ ነጋዴ አማካይነት ልኳል። ኑረዲን ምንም እንኳን ሙስሊም ቢሆንም ከአጼዎቹ ጋር በማበር በሚያገኘው የዳገሰ ትርፍ ተታሎ እስላምንና ሙስሊሞችን በሚጎዳ ተግባር ላይ ተሰማርቷል። እንደ ቲርሚንግሃምና ብሮካምበር ገለጻ አጼ ኢስሐቅ ሙስሊሞችን በማጥቃት እንተባበር በሚል በፐርሺያው ነጋዴ ሐጅ ኑረዲን አሊ አማካይነት በ14 29 ደብዳቤ ጻፈው ለአራጎኑ አልፎንሶ አምስተኛው ነበር። ሙስሊሞችን ለመደምሰስ እርዳታ እንዲሰጠው እንዲሁም በጋብቻ ለመተሳሰር ጠይቋል። ኑረዲን አሊ ኮጆ ደብዳቤውን አድርሶ ሲመለስ ወደ ግብጽ ጎራ አለ። እዚያ በደረሰበት ሁለት ባህታውያን ስለሱ ሲያወሩ አብዱሰላም አልጀበርቲ የተባለ ኢትዮጵያዊ ሙስሊም ሰማ። የተልእኮውን ምንነት ለግብጽ መንግስትም ጠቆመ። ከመርከብ ሳይወርድ ከበባ ተፈጽሞ በቁጥጥር ስር ዋለ። ፍተሻ ሲካሄድበትም በግዕዝ ቋንቋ የተጻፈ ደብዳቤ፣ ቃጭልና መስቀሎች ተገኝተውበታል። ሰድረዲን አልአጀሚ ሼህ ነስረላ የተሰኙ ግለሰቦችና ሌሎችም ኑረዲን የአጼው መልእክተኛ መሆኑን መሰከሩበት። ኑረዲን ግን መስካሪዎቹ ጠላቶቹ እንደሆኑ ተናገረም። ከፍተኛ የገንዘብ ጉቦ በመስጠት ለመፈታትም ሞከረም። ሆኖም ግን ሳይሳካለት ቀረ። በግብጽ ቤተ መንግስት ቅጥር ግቢ ውስጥ በሚገኘው እስር ቤትም ታሰረም። ምርመራም ተካሄደበት። ከምርመራው መጠናቀቅ በኋላ በ29 ፌብሩዋሪ 1929 ማክሰኞ 24 ጀማደል ኡላ 832 ዓመት ሂጅራ የግብጽ የሸሪያ ፍርድ ቤት ፕሬዝዳንት ቃዲ ሸምሰዲን መሐመድ አልቦሳዋጢ አልማሊኪ ችሎት ፊት ቀረበ። እስላምን ለማዳከምና ሙስሊሙን እናጠፋለን ከሚሉ ጋር በመተባበር ወንጀል በኑረዲን ላይ የሞት ፍርድ ውሳኔ ተላለፈበት። በእስር ቤት ቆይታው ኑረዲን ቁርአን በመቅራትና እስላማዊ ተግባራትን በመፈጸም ሙስሊምነቱን ቢያሳይም ድርጊቱ ከፍተኛ ወንጀል ብሎም ከእስላም የሚያስወጣ ስለሆነ ፍርዱ እንዲጸና ተወሰነ። በእስላምና በሙስሊሞች ላይ ከሚያሴሩ ጋር የተባበረ ሰው ዋጋው ሞት እንደሆነ ሰው እንዲረዳ በሚል የሸሪያ ፍርድ ቤቱ ፕሬዝዳንት ኑረዲንን በፈረስ ላይ አስቀመጡት። ከዚያም የካይሮን አደባባይ አዞሩት። በማግስቱም በሁለቱ የግብጽ ቤተ መንግስቶች መካከል በሚገኘውና መድረሰቱ ሷሊ በተሰኘው ትምህርት ቤት ቅጥር ግቢ ውስጥ በሰይፍ እንዲገደል ተወሰነ። ህዝብ በተሰበሰበበትም የሞት ቅጣቱ ተፈጸመበት። ቁርአን ቀርቶ ሻሃዳ እያለ ተገደለ። ተከፍኖም ተሰገደበት። የታሪክ ጸሐፊው መቅሪዚና ኢብኑ ተግሪ በርዲ ኑረዲን እኩይ ሰው እንደሆነና ዋጋውንም እንዳገኘ ጽፈዋል። ታላቁ ዓሊም ኢብኑ ሀጀር አልአስቀላኒ ግን የኑረዲንን መገደል ተቃውመዋል። ለቅዋሜ ምክንያት የሆናቸው ከኢትዮጵያ አገልጋያቸው ፋጢን አጠዊሺ አልሐበሺ ስለ ኑረዲን የሰሙት ነበር። ፋቲን አጠዊሽን ከኢትዮጵያ ወደ ግብጽ የወሰደው ኑረዲን እንደሆነና እርሱ በሀበሻ ለሙስሊሞች ጠቃሚ ግለሰብ እንደነበር ነግሯቸዋል። እንዲሁም ሶላት የማይሰግዱትን የሚቆጣ ለልጆቹ የቁርአን መምህር ቀጥሮ የሚያስቀራና ለሀበሻ ሙስሊሞች ጠቃሚ ሰው እንደነበረ ኢብኑ ሀጀር ኢብና አልጉቡር የአብናኢል ኡምር በተሰኘው መጽሐፋቸው አገልጋያቸውን ዋቢ አድርገው ጽፈዋል። ይህ መልእክተኛ የተገደለው በግብጽ ሱልጣን ባርሰባይ ከ1422 እስከ 38 ጊዜ ነበር። በሌላ በኩል በጀማሉዲን ላይ የተወሰኑ ሶማሌዎች አመጹ። ጀማሉዲን ሀርብ ጁሽን በመላክ ድርድር አድርጎ ሰላም እንዲፈጥር ላከው። ፈቃደኛ ሳይሆኑ ቀሩ። ይባስ ብለው ቀስትና ሰይፍ የታጠቁ 7000 ጦር አዘጋጅተው ለውጊያ ተነሱ። አርብ ጁዩሽ ከሱብህ ሰላት እስከ ዙሁር ድረስ እርቅ ለማውረድ ለመናቸው። አሻፈረኛሉ። ድርድሩ ሲከሽፍ ጦርነት ተጀመረ። ነገር ግን ሱማሌዎቹ መቋቋም ሲያቅታቸው ተበታትነው ወደ የቤታቸው ሸሹ። እጅ በመስጠትም ሰላም ፈለጉ። ስምምነትም ተደረሰ። ሀርብ ጂዩሽ ከሰደድን የጦር መሪዎች መካከል ነበር። አብዛኞቹ ሲያልቁ እርሱ ከጀማሉዲን ጋር ከቀሩት ጥቂት የጦር መሪዎች መካከል አንዱ ነበር። ቀደም ብሎ የአጼው የጦር መሪ የነበረ ሲሆን እስላምን ከተቀበለ በኋላ ከሙስሊሙ ጦር ጋር ተቀላቅሏል። በአካል ጥንካሬውና በጀግንነቱ ይታወቃል። በኋላ ላይ አማጽያኑ ሶማሌዎች ለሱልጣን ጀማሉዲን ዘካ ሰብስበው ሊሰጡት ተስማሙ። ቀጥሎ ሀርብ ጂዩሽ ሀያ ፈረሰኞችን ብቻ ይዞ ወደ ባሌ ዘመተ። በዚያ ከሰፈሩት አማሮች ጋር ጦርነት ገጠመ። ከእርሱ ጦር በብዛት ቢበልጡም ሀርብ ጂዩሽ አሸነፋቸው። አጼው በተራው በርካታ ጦር አዘጋጅቶ ወደ ጂዳያ ከተማ ዘመተ። ሱልጣን ጀማሉዲን በዚያ ዘምቶ ጦርነት ገጠመው። ጦርነቱንም በድል ተወጣ። የአጼውም ጦር ወደ ቡጀራ ሸሸ። አጼው እንደገና በመቶ መሪዎች የተመራ ሰራዊት ለሱልጣን ጀማሉዲን አዘጋጀ። በኢትዮጵያ አንድም እስላም ሳይቀር ጨርሳለሁ ብሎ ዛተ። ሱልጣን ጀማሉዲን አምስት መቶ ፈረሰኛ ብቻ ይዞ ጦር ገጠመው። እጅግ ከፍተኛ ጦርነትም ተካሄደ። ድሉ የሱልጣን ጀማሉዲን ሆነ። በርካቶች ሲደመሰሱ፣ የተቀሩት ደግሞ ሸሹም። ሱልጣኑም ለሶስት ወራት አሳደዳቸው። መቶ ፈረሰኞችና በርካታ የገንዘብ ምርኮም አገኘ። ለሶስት ወራት ወደ አካባቢው ሳይመለስ ዘመቻውን ቀጠለ። በሌሎች አካባቢዎች ለዘመናት ሙስሊሙን ሲማርክ ሲያንገላታና ሲጨፈጭፍ የነበረው የአጼው በርካታ ሰራዊት ተማረከ። የተማረከው የአጼው ጦር በባርነት በአንድ ብር አሊያም በቀለበት ሁሉ ተሸጠም። በመቀጠል ሱልጣን ጀማሉዲን አጼ ኢስሐቅን ለማረክ አንድ ሺህ ፈረሰኛ ያለበት ሰራዊት አዘጋጀም። አጼው ግን ከነ ሰራዊቱ ሸሸ። ሱልጣኑን ለአምስት ወራት ያህል አሳደደው። ነገር ግን ያለበት ሲደርስ አጼው ይሸሻል። በመጨረሻ ወደ አባይ ወንዝ አቅጣጫ ሸሸ። ሱልጣኑ በዚያ የማሳደድ ሂደት ብቻ በርካታ ምርኮን አገኘ። በሐርብ ጂዮሽ እና አህመድ የተመራ ጦር የቀድሞዋን እስላማዊ ሱልጣኔት ደዋሮን ለማስለቀቅ ዘመተ። ሶስት የጦር ሰራዊቶችንም ማረከ። ሰላሳ ፈረሶችና በርካታ ምርኮም አገኘ። የአጼውን ሰራዊትም ደመሰሰ። በሌላ አቅጣጫ ሱልጣኑ ለሀያ ቀናት ለዘመቻ ተጓዘ። ሱልጣኑ ሲደርስ የክርስቲያኑ ጦር በሶስት አቅጣጫዎች ተበታተነ። ይህንን ያደረጉት ሱልጣኑ አልፏቸው ሲሄድ ወደ መናገሻ ከተማው በመሄድ ሊቆጣጠሩት ነበር። ይህን እቅዳቸውን ሱልጣኑ ደረሰበት። ወዲያውኑ ሀያ ቀናት የሚፈጀውን መንገድ ቀንና ማታ በመጓዝ በሰባት ቀናት ደረሰ። ሀርጅያ በተሰኘ ስፍራ እረፍት ላይ ሳሉ አገኛቸው። ሱልጣኑና ሰራዊቱ በጉዞ ደክመው ነበር። ሆኖም ግን ጦርነት ገጠሙ። እጅግ የበረታ ውጊያም አካሄዱ። ሰራዊቱ ተደበላልቆ የጨበጣ ውጊያ አካሄዱ። የራሱን ወገን መለየት ሁሉ ተሳነው። በመጨረሻ ድል ወደ ሙስሊሞች ሆነ። ሙስሊሞች ከአጼው ጦር ማረኩ። የሸሸው የአጼው ጦር እንደገና ተመልሶ ጥቃት በፈጸመ ጊዜ ብዙ ሙስሊሞች ተማረኩ። አፄ ይስሐቅ በኋላ ላይ የአዳር ሙስሊሞችን ለማጥቃት በዘመተበት ተገደለ። የተገደለው August 1430 ዙልቂዳ ወር 833 ዓመተ ሂጅራ ነበር። ይስሐቅ ሲሞት ልጁ እንድርያስ ተተካም። እሱም ብዙ ሳይቆይ በአራተኛው ወሩ ሞተ። የአጼ ዳዊት ልጅ ሐስተናይ ነገሰ። እሱም በ May June 1431 ረመዳን 834 ዓመተ ሂጅራ ሞተ። ቀጥሎም የይስሐቅ ልጅ ሰለሞን ነገሰ። ጀማሉዲን ጦሩን አጠናክሮ ጥቃቱን ቀጠለ። የአጼ ሰለሞንን ግዛት ተቆጣጠረ። አጼውም ሸሸም። ለሁለት ወራት ያህል ጀማሉዲን አጼውን ሲያባረር ቆየ። እርሱም በ August September 1431 ወይንም 834 ዓመት ሂጅራ መጨረሻ ላይ ሞተ። በአንድ ዓመት ብቻ አራት ነገስታት ተፈራረቁ። ጀማሉዲን በአጼው ቁጥጥር ስር የነበሩ ግዛቶችን ተቆጣጠረ። በርካታዎችንም ማረከ። ሳይዋጉ እጅ የሰጡትን በሰላም ተዋቸው። እርሱም በተራው ከራሳቸው መሪ ሾመላቸው። እጅ አንሰጥም በሚል ሲዋጉ የተማረኩትን በባርነት ወደ የመን፣ ህንድ፣ ሁርሙዝ፣ ሂጃዝ፣ ግብጽ፣ ሻምና ሮም ላካቸው። ግዛቱንም በፍትህ አስተዳደረም። ሱልጣን ጀማሉዲን በበኩሉ በባሌ ግንባር 7000 የክርስቲያን ጦርን ገጥሞ ለሁለት ጊዜ አሸንፏል። በሙስሊሙ ክልል ውስጥ የነበሩትን የአጼውን ጦር በማባረር ግዛቱን ነጻ ወጣ። የጦር ኃይሉንና መንግስቱን አጠናከረ፣ ፍትህንም አሰፈነ። አልመርቂዚ ስለ ጀማሉዲን ፍትሃዊነት ጽፏል። እንደ ማሳያ አድርገው ያቀረቡትም በአስተዳደሩ ዘመን የተከሰተን አንድ ክስተት ነበር። በአንድ ወቅት ልጁ ከክርስቲያን ጋር ሲጫወት የክርስቲያኑን እጅ ይሰብራል። ሆኖም ጀማሉዲን አልሰማም። የሱልጣኑ ልጅ ስለሆነ ሌሎች ባለስልጣናት ምንም እርምጃ ሳይወስዱበት ቀሩ። ከረጅም ጊዜ በኋላ ሱልጣኑ ክስተቱን ሰማ። በአፋጣኝም ባለስልጣናቱን ጠራ። ሰምተው ለምን እንደደበቁትም ጠየቃቸው። ክፉኛም ተቆጣቸው። በኋላም ፍትህን ማስፈን እንዳለበት ወሰነ። የክርስቲያኑን ልጅ እጅ በመምታት የሰበረውን የራሱን ልጅ አስጠራ። የልጁን እጅ በድንጋይ ላይ በማስቀመጥ ራሱ ልጁ እንዳደረገው በብረት መጥቶ ሰበረው። ከዚህ ክስተት በኋላ ምን ያህል ፍትሃዊ እንደሆነ ታወቀለት። በግዛቱ ውስጥ የዲን ትምህርትን አስፋፋ፣ የተለያዩ የትምህርት ዘርፎችም ይሰጡ ነበር። ከነዚህ ውስጥ ሐዲስ አንዱ ነበር። በ15ኛው ክፍለ ዘመን በኢትዮጵያ የሐዲስ ትምህርት እንደነበር ኢማሙ ሸካዊ ጽፈዋል። ፍትሃዊ መሪ ሱልጣን ጀማሉዲን የሚመቀኘው ግን አልጠፋም። ከሩቅ ብቻ ሳይሆን ከዘመዶቹ መካከል የአጎቱ ልጅ ለስልጣን ሲል ተመቀኘው። በመጨረሻም ሱልጣን ጀማሉዲን በፌብሩዋሪ 1432 ጀማዱል አኪር 835 ዓመት ሂጅራ ተገደለ። ጀማሉዲን ሲገደል ሻሃቡዲን አህመድ ባደላይ ገዳዩን አሳደደ፣ ይዞም ገደለው። ከዚያም ሱልጣን ሆነ። ሻሃቡዲን በርካታ ዘመቻዎችን አካሂዷል። በአጼው ወደ አብያተ ክርስቲያናትነት ከተለወጡት ከቀድሞ መስጊዶች መካከል ሰባቱን አፈራረሰም። ማዕከሉንም ደከር በማድረግ በፍትህ አስተዳደረም። አጼ እንድሪያስ በርካታ ህዝብ በጨረሰው ወረርሽኝ ሲሞት ልጁ ተተካም። ከእርሱ ጋር ሻሃቡዲን አህመድ በቅጽል ስሙ በደላይ ጋር ተዋጋም። የጥንቷን የሙስሊሞች ሱልጣኔት ባሌን ነፃ ወጣም። ከዚያም አንድ ሺህ ሙስሊም ቤተሰቦችን አሰፈረም። እንደ ኢብኑ ሀጀር አልአስቀላኒ አገላለጽ ሻሃቡዲን ወንድሙን ኸይረዲንን ረክላ በተሰኘችው ከተማ ላይ መሪ አድርጎ ሾመው። በእርሱ ጊዜ ፍትህ ሰፈነ፣ ሽፍታም ጠፋ።